በታፈነው ድምጻችንን ለማሰማት ፍትህ ሬዲዮ ትግሉን እንደምትቀላቀል ከሰማችሁበት ጊዜ አንስቶ በጉጉት ስትጠብቁን የነበራችሁ ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ። ሰላምታችን በግፍ እየተሰቃያችሁ ለምትገኙም ውድ ኮሚቴዎቻችንና ወንድሞቻችን ሁሉ ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የታፈኑ ድምጾች ይፋ እንዲወጡ ይኸው ተጀመረ ህዝበት መጋነቱ። በወቅታዊ የኢትዮጵያ ሙስሊሞች ሰላማዊ የመብት ጥያቄ ላይ ትኩረት አድርጋ የምትንቀሳቀሰውና የሙስሊሞች የፍትህ ማጣት ብሶት አምጦ የወለዳት ፍትህ ሬዲዮ ዛሬ ህዳር 15 2005 ድምጿን ማሰማት ጀመረች። ጨቋኞች እንግዲህ አሁን ረጋ ሙስልሙ ለትግል ይግባችሁ መቁረጡ ፍትህ ይኸው መጣች እውነትን አንግባ። አሁን ቀዳሚ ወደ ሆነው ሳምንታዊ ዜና እንሸጋገራለን። ዜናዎቹን የምታሰማልን ኡሙ አይመናት እስከ ዝግጅታችን መጨረሻ አብራችሁን እንድትቆዩ ዘንድ ግብዣችን ነው። እንደዚያ ስትነዙ ወሬ እውነት አልባ ፈጥራችሁ ወከባ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ፍትህ ናፋቂ ሙስሊሞች እንደምን ሰንብታችኋል? አሁን ሳምንታዊውን የሬዲዮ ፍትህ ዜና እናሰማለን። ዜናውን የማቀርብላችሁ እማይመን ነኝ። በቅድሚያ አበይት ርዕሶቹን መንግስት ያለ አግባብ በሽብርተኝነት የከሰሳቸው የሙስሊም መፍትሄ አፈላላጊ ኮሚቴዎች፣ ጋዜጠኞች፣ ዳኢዎችና አርቲስቶች ልደታ ፍርድ ቤት ቀረቡ። ህዳር 8 2005 ዓለምን ያስደመመ ታላቅ የዚያራ ፕሮግራም በቃሊቲ ማረሚያ ቤት ተካሄደ። መንግስት ለ11 ወራት ያህል በሰንዳፋ ፖሊስ ኮሌጅ የአህባሽ አስተምህሮት ሲያሰለጥናቸው የነበሩ 11 ግለሰቦች ከሰለጠኑበት አስተምህሮ ውጭ የሚንቀሳቀሱ መድረሳዎችና ኢስላማዊ ሚዲያዎች እንዲዘጉላቸው ጠየቁ። የአሜሪካን ዓለም አቀፍ የሃይማኖቶች ነጻነት ኮሚሽን የኢትዮጵያ መንግስት በሀገሪቱ ሙስሊሞች ላይ እያደረሰ ያለውን የሃይማኖት ጥሰት ተቃወመ። አሁን ወደ ዝርዝር ዜናው እናልፋለን። መንግስት ያለ በሽብርተኝነት የከሰሳቸው የሙስሊሙ መፍትሄ አፈላላጊ ኮሚቴዎች፣ ጋዜጠኞች፣ ዳኤዎችና አርቲስቶች ልደታ ፍርድ ቤት ቀረቡ። ተከሳሾቹም ማንም እንዳያገኛቸው ፖሊስ ከሌሊቱ 10 ሰዓት ላይ ከቃሊቲ ጭኖ ልደታ ፍርድ ቤት እንዳደረሳቸውና በዚህም ምክንያት በአካባቢው የሚገኙ ከፍተኛ ቁጥር ያለው ህዝብ ወደ ፍርድ ቤት ግቢ ሲገቡ ሳያያቸው መቅረቱን በስፍራው የነበሩ ሙስሊሞች ገልጸዋል። በችሎቱ የኮሚቴዎቹ ጠበቆች 28 ገጽ የሚሆነውን የመጀመሪያ ደረጃ መቃወሚያቸውን በጽሁፍ አቅርበዋል። ጠበቆቹ በዋነኝነት አቃቤ ህግ የመሰረተው ክስ የኢትዮጵያ ህገ መንግስትና ሀገሪቷ የፈረመቻቸውን ዓለም አቀፍ ህግጋት የሚጥስ እንዲሁም ክሱ የህግ ትርጓሜን የሚያ የሚያስነሳ በመሆኑ ጭምር ጉዳዩ መታየት ያለበት ይህን ጉዳይ ለማየት ስልጣን ባልተሰጠው ከፍተኛው ፍርድ ቤት ሳይሆን ህገ መንግስታዊ ጉዳዮችን በሚያዩ የፌዴሬሽን ምክር ቤት መሆን እንዳለበት በመቃወሚያቸው ላይ አመልክተዋል። ችሎቱ አቃቤ ህግ ምላሹን እንዲያቀርብ የጠየቀ ሲሆን አቃቤ ህግ ምላሹን ለማቅረብ ጊዜ እንደሚያስፈልገው ጠይቆ ችሎቱ የአቃቤ ህግ ምላሽ ለማድመጥ በመጪው የአርብ ህዳር 21 ቀነ ቀጠሮ ተሰጥቷል። ይህ በእንዲህ እንዳለ ችሎቱን ለመታደም ከፍተኛ ቁጥር ያለው የአዲስ አበባና የአካባቢው ህዝብ በልደታ ፍርድ ቤትና አካባቢ ተገኝቶ ነበር። ከማለዳው አንድ ሰዓት ጀምሮ ከፍተኛ ቁጥር ያለው ህዝብ በአካባቢው መከማቸት ጀምሮ የነበረ ቢሆንም አብዛኛው ሰው ወደ ፍርድ ቤት ቅጥር እንዳይገባ የፌዴራል ፖሊስ በሰላም የቆመውን ህዝብ በማስፈራራትና በመደብደብ በአካባቢው ያሉትን የንግድ ሱቆችና ካፍቴሪያዎች በማዘጋት ጭምር አየሩን በስጋት ሊሞሉት ሲሞክሩ ታይቷል። በሞባይል ፎቶግራፍ አንስታችኋል የሚልና በሌሎችም ጥቃቅን ሰበብ አስባቦች ፌዴራል ፖሊስ ከሀያ አምስት በላይ የሚሆኑ ሰዎችን አስሯል። ብዙዎች አመሻሽ ላይ ቢፈቱም አሁንም በእስር ላይ የሚገኙ አሉ። ሙስሊሙ ህዝብ በየዕለቱና በየሰዓቱ በፖሊስ ከፍ ያለ በደል እየተፈጸመበት በሰላማዊነቱና በትዕግስቱ እንደቀጠለ ነው። ህዳር 8 2005 ዓለምን ያስደመመ ታላቅ የዚያራ ፕሮግራም በቃሊቲ ማረሚያ ቤት ተካሄደ። ንጹሐንንና የሚሊዮኖች ተወካይ የሆኑትን መሪዎች ማሰር ህዝብን ማሰር ነው በሚል ልዩ የዚያራ ፕሮግራም በቃሊቲ ማረሚያ ቤት የተደረገ ሲሆን እጅግ በርካታ ህዝብ ተገኝቶ የሙስሊም መፍትሄ አፈላላጊ ኮሚቴዎችን፣ ዱዓቶችንና ጋዜጠኞችን መዘየራቸው ታውቋል። ህዝቡ ከሱብሕ ሶላት በኋላ በቀጥታ ወደ ቃሊቲ ማረሚያ ቤት ጉዞ አድርጎ እንደነበር ሪፖርተራችን የዘገበ ሲሆን በቃሊቲ ከተገኙት በብዙ ሺዎች የሚቆጠሩ ዘያሪዎች አንጻር በጣም ጥቂት ሊባሉ የሚችሉ ብቻ ኮሚቴዎችን የመዘየር እድል እንዳገኙ ሪፖርተራችን ዘግቧል። በቃሊቲ ማረሚያ ቤት ተገኝተን አስተያየታቸውን እንዲሰጡን ከጠየቅናቸው ዘያሪዎች መካከል ወጣት ስሩር በደዊ ዚያራውን እንዴት እንዳገኘው ሲናገር እኛ በዋነኛነት እዚህ የተገኘነው ለኮሚቴዎቻችን ያለንን አክብሮትና ፍቅር ለመግለጽ ነው። አልሐምዱሊላሂ ባየሁት ነገር ደስተኛ ነኝ። ህዝቡ ለኮሚቴዎቹ ያለውን ክብር እንዲሁም አንድነቱን አሳይቷል። ሰላማዊ ትግሉን እስከ መጨረሻው ጽናት ለመቀጠል ያለውን ቁርጠኝነት አሳይቷል። ኢንሻአላህ አላህም ይረዳናል ሲል አስተያየቱን ሰጥቷል። መንግስት ለ11 ወራት ያህል በሰንዳፋ ፖሊስ ኮሌጅ አህባሽ አስተምሮ ሲያሰለጥናቸው የነበሩ 11 ግለሰቦች ከሰለጠኑበት አስተምሮ ውጭ የሚንቀሳቀሱ መድረሳዎችና ኢስላማዊ ሚዲያዎች እንዲዘጉላቸው ጠየቁ። ግለሰቦቹ አሳዛኝና አሳፋሪ ይዘት ባለው በዚሁ ደብዳቤያቸው ያቀረቡት ጥያቄ ብዙዎቹን ያሳዘነና የቅያማ ቀን መድረስን የሚያስታውስ እንደሆነ የሬዲዮ ፍትህ ያነጋገራቸው የሃይማኖት ምሁራኖች ተናግረዋል። በተጨማሪም ደብዳቤያቸው ለኢስላማዊ ሚዲያዎች ሁሉ እንዲዘጉና በህግ እንዲጠየቁ መንግስትን ጠይቀዋል። የደብዳቤው ይዘት የተመለከቱ አንዳንድ ሰዎች እንደገለጹት ኢስላማዊ ሚዲያዎች ይዘጉልን ያሉት ሁሉም ሚዲያዎች ተዘግተው የቀረው አንድ ቲቪ አፍሪካ ብቻ መሆኑ እየታወቀ ቲቪ አፍሪካም እንዲዘጋ መጠየቃቸው እውነት እነዚህ ሰዎች ለሙስሊሙ የሚያስቡ ናቸው ወይስ አላህ መፍራት ትተዋል? ሲሉ በሀዘን እንደገለጹ ሪፖርተራችን ዘግቧል። የአሜሪካን ዓለም አቀፍ የሃይማኖት ነጻነት ኮሚሽን የኢትዮጵያ መንግስት በሀገሪቱ ሙስሊሞች ላይ እያደረሰ ያለውን የሃይማኖት ጥሰት ተቃወመ። ኮሚሽኑ በኢትዮጵያ እየተፈጸመ ያለው የሃይማኖት ነጻነት መብት ጥሰት ያሳስበኛል በሚል ርዕስ መግለጫ አውጥቷል። በኢትዮጵያ ሙስሊሞች ላይ አህባሽ የተባለውን የሃይማኖት ጣንጃ በግድ በመጫን ሃይማኖታዊ ተግባሮች አለመቆጣጠር አተገባበሮችን ለመቆጣጠር የሚደረገው ጥረት ያስነሳበትን ተቃውሞ ለማስቆም መንግስት ካደረጋቸው ሙከራዎች ውስጥ ይሄኛው በጣም አሳሳቢ ነው በማለት የአሜሪካን ዓለም አቀፍ የሃይማኖት ነጻነት ኮሚሽን ኮሚሽነር አዚዛ አልሂብር ከመግለጫው ጋር አያይዘው ገልጸዋል። ኮሚሽነሩ አክለውም የኢትዮጵያ መንግስት በሙስሊሞች የውስጥ ጉዳይ ጣልቃ መግባቱን አቁሞ ያለምንም ቅድመ ሁኔታ በአስቸኳይ ያለ አግባብ የታሰሩትን ሁሉ ሊፈታ ይገባል ሲል መንግስትን ጠይቀዋል። ኦሮሚያ ክልል በኢልባቡር ዞን በመቱ ከተማ በታላቁ ነጃሺ መስጂድ ከባድ ተቃውሞ ተደረገ። ትናንት ጁማ በመቱ ከተማ በታላቁ ነጃሺ መስጂድ ከባድ ተቃውሞ ተደረገ። የከተማዋ ነዋሪዎች ተቃውሞ ያደረጉት በአካባቢዎች ህዝብ ተዋጥቶ የተሰራውን መድረሳና ቢሮ የመንግስት የጸጥታ ኃይሎች በጉልበት በሩን በመገንጠልና የበሩን ቁልፍ በአዲስ በመቀየር ከሙስሊሙ ነጥቀው ለመንግስት አህባሽ ካድሬዎች በማስረከባቸው ነው። ከጁማ ሶላት በኋላ ሕዝበ ሙስሊሙ በተክቢራ በተለያዩ መፈክሮች ከባድ ተቃውሞ አድርጓል። God የሀርቦና የገርባ ሙስሊሞች በግዳጅ አህባሾችን ተከትለው እንዲሰግዱ እየተደረጉ ነው። በሀርቦ ከተማ የሚገኙት አራት መስጂዶች ኢማሞቻቸው በፌዴራል ፖሊስ ከቦታቸው ተነስተው በመተኮ የመንግስት ስራ አስፈጻሚ አህባሾች መተካታቸው ይታወቃል። ይህን ተከትሎ የሀገሪቱ ሙስሊሞች ተቃውሟቸውንና ብስጭታቸውን ለመግለጽ አዲስ የተመደቡትን ተከትለን አንሰግድም ቢሉም በፖሊስ በግዳጅ እንዲሰግዱ እየተደረጉ መሆኑን ለማወቅ ተችሏል። ከባለፈው ሳምንት ጀምሮ የሀርቦ ሙስሊሞች ድብደባ የተካሄደባቸው ቢሆንም በዚህ ሳምንት ግን የፌዴራል ፖሊስ ፖሊስ በሙስሊሙ ላይ ይህ ነው የማይባል ድብደባ እየፈጸመባቸው እንደሆነ ታውቋል። በገርባ ከተማ አህባሾችን ተከትለን አንሰግድም ያሉትን ከመደብደብ አልፎ የብር ቅጣት እየጣሉባቸው እንደሆነ የከተማይቱ ሙስሊሞች ገልጸዋል። አድማጮቻችን፣ የዕለቱ ዜና ይኸው ነበረ። ከሌሎች ዝግጅቶቻችን ጋር አብራችሁን ቆዩ። ህዝብ ስታሸብሩ ፍቅራችሁ ወከባ ሙናፊቅ አሕባሽም ስንጫጫ እንደ ተልባ ለእውነት የምትኖር እውነትን ዘግባ ፍትህ ተወለደች በጥፋችን ገባች። አሁን የምናቀርብላችሁ የሙስሊሙን ትግል ለመደገፍ እኔም አለሁ ብላ የተነሳችውን የፍትህ ሬዲዮን አላማና። ያለውን የሚዲያ አፈና በተመለከተ ይሆናል። ዝግጅቱን የሚያቀርብላችሁ አቡ ጦላሃ ነው፣ እንደሚከተለው ያቀርበዋል። መረጃ በማንኛውም አይነት ሁኔታና ዘመን እጅግ አንገብጋቢ መሆኑ ይታወቃል። በተለይ ደግሞ ህዝብን ላቀፉ ሰላማዊ ትግል እንቅስቃሴዎች የሚኖር አስተዋጽኦ ቀላል አይደለም። ትክክለኛና የነጠረ መረጃ የትግልን ስኬት ወይም ውድቀት መወሰን ከሚችሉ ግባቶች ዋነኛው ነው። ኢትዮጵያውያን ሙስሊሞች ባለፈው አንድ ዓመት ሙሉ ስናደርግ በነበረው ታላቅ ሰላማዊ ትግል ውስጥ በፌስቡክ የሚዳረሱ መረጃዎች ምን ያክል ወሳኝ ሚና እንደተጫወቱ ማናችንም የምንዘነጋው አይደለም። አሁን ሙሉ በሙሉ እንዲዘጉ የተደረጉት መደበኛ ሚዲያዎቻችን በሌሉበት በዚህ መሰሉ ወቅት ደግሞ ይህ አስፈላጊነት ምን ያህል ሊጨምር እንደሚችል ልብ ማለት ከባድ አይደለም። እንዳለመታደል ሆኖ ሀገራችን ኢትዮጵያ ለጠንካራ የሚዲያ ኢንዱስትሪ የታደለች አይደለችም። ይህ ደግሞ የሚመነጨው ነፃ የሆነ የመረጃ ፍሰት ለእኛ ስጋት ነው ብለው በሚያስቡት አምባገነን መሪዎቿ ምክንያት ነው። ከአምባገነን መንግስታት ጭብጥ ላፍታ እንኳ ወጥተው የማያውቁት የሀገሪቱ ብሔራዊ ሚዲያ ተቋማት በተለይ ደግሞ ኢቲቪ የህዝቡን ሳይሆን የመንግስታቱን ህልውና ለማስጠበቅ ከመታተር ያለፈ ዓላማ ቀርጸው ሲንቀሳቀሱ አልታዩም። እናም ሀሰት ዋነኛ መለያቸው ሆኗል። የሚያቀርቡትን ማንኛውንም መረጃ ከካድሬ እይታዎች የሚመዝኑበት መስፈርት የላቸውም። ገዢውን መንግስት ካስደሰተ ያቀርባሉ፣ ካላስደሰተ አያቀርቡም። መንግስትን ሊያስተች ይችላል ብለው የሚያስቡትን ፍሬ ነገር የፈለገ እውነት ቢሆን ሲያቀርቡ ታይተው አይታወቁም። የምዕራባውያን መንግስታት ድርጅቶችን ጨምሮ ዓለም አቀፍ ሽፋንና ድጋፍ ያገኘ የኢትዮጵያውያን ሙስሊሞች የሰላማዊ ትግል ከተጀመረ አንስቶ ህዝበ ሙስሊሙን እንደ ህዝብ ሲሰድብ፣ ሲያጥላላና ያሰስ መረጃዎችን ሲያቀርብ እንዲሁም ከክርስቲያኑ ማህበረሰብ ጋር ለማጋጨት ሲጥር የነበረው ኢቲቪ ፌስቡክን የመሳሰሉ ተለዋጭ የመረጃ ምንጮች ባይኖሩ ምን ያህል የከፋ ጉዳት ሊያደርስ ይችል እንደነበር መገመት አያስቸግርም። በዚህ ሁሉ ወጥንቅጥ መሃል ፍትህ ሬዲዮ ዛሬ ዓላማዋን ሰንቃ ብቅ ብላለች። ፍትህ በሳምንት አንድ ጊዜ ባላህ ፈቃድ ወደ እናንተ የምትደርስ የመረጃ ምንጫችሁ ናት። የህዝብ ብሶት የወለዳት የተሳሳቱ መረጃዎችን በሙስሊሞች ዙሪያ በመንዛት ሊበታትን የሚጥረውን የመንግስታዊ ሚዲያ አሳፋሪ ሸፍጥ አቋሟን ያህል ለመመከት ትጥራለች። በመካከላችን ልትጨምር ሙአባ በጀግኖች ተገባ አምራ እንደ لمسلم شباب توا وجت الجنة ساعة ظل تتكبر فتح الكوم التعتك ولت الجفا مسلم ومليكة بالليالي يا مرحبا ፍትህ ሬዲዮ ዋነኛ ዓላማ በኢትዮጵያ ሙስሊሞች ሰላማዊ ድምጻችን ይሰማ ትግል ዙሪያ የተጣራና ትክክለኛ መረጃ በኢንተርኔት በሳምንት አንድ ጊዜ ማስተላለፍ ነው። ይህን ለማድረግም አስፈላጊ የሆኑ የፕሮግራም ይዘቶችን በአይነት ከሽና ለማቅረብ ሙሉ ዝግጅቷን አጠናቃለች። በሳምንት አንድ የሚሄደው ፕሮግራም የተመጠነው በጊዜያዊነት ደረጃ ሲሆን አካሄዱን በማየትና ወቅታዊ ክስተቶችንም በማስተዋል እንደ አስፈላጊነቱ ርዝመቱ ወይም ተደጋጋሚነቱ የሚያድግበት ሙሉ እድል ይኖራል። ወደፊት ለሚኖራት ማንኛውም እድገት የእናንተ ተሳትፎና ዱዓ አስፈላጊ መሆኑንም በዚህ አጋጣሚ ሳናስታውስ አናልፍም። ፍትህ ሬዲዮን እስካሁን ሲያገለግሉን ከቆዩ መሰል ሚዲያዎች ለየት የሚያደርጋት ባህሪ ሙሉ ለሙሉ ሰላማዊ ትግል ላይ ብቻ ማተኮሯ ነው። ፍትህ ሬዲዮ ሙስሊሞችን የተመለከቱ ሌሎች ጉዳዮችን አትዳስስም። ሰላማዊ ትግሉን በተመለከተ የተጣራና ትክክለኛ መረጃ ለህዝቡ ሙስሊሙ ማቅረብ ላይ ብቻ ሙሉ ጊዜዋን ሰጥታ ታተኩራለች። ኢንሻአላህ ፍትህ የእናንተ ሬዲዮ ናት። በተሳትፏችሁ አድምቋት። الله أكبر يقوم ملكة عند አሁን እውነት ስሙ አሁን እውነት ስሙ ቀጥሎ የሚቀርብላችሁ ባለፈው እሁድ ሚሊዮኖች ሁነን እንደወከልናችሁ ሚሊዮኖች ሆነን እንጠይቃችኋለን በሚል ሚሊዮኖች ቃሊቲ ተገኝተው ዓለምን ያስደመመውን ታላቅ የዚያራ ፕሮግራም ያካሄዱበትን ክስተት ባጭሩ የሚዳስስ ዝግጅት ነው። ዝግጅቱን የምታቀርብልን ኡሙ መርየም ናት። አብረን እንከታተላት። ትግሉ ዛሬም በሌላ ምዕራፍ ላይ ነው። ባለፈው እሁድ በስኬት የተጠናቀቀው የጉዞ ቃሊቲ የዚያራ መርሃ ግብራችን ይፋ ከተደረገበት ያለፈው ሳምንት ሐሙስ ምሽት ጀምሮ ነበር በርካታ ህዝበ ሂደቱን በስኬት ጀምሮ በስኬት ለማጠናቀቅ ቅድመ ዝግጅት ማድረግ የጀመረው። በሁሉም አካባቢዎች በተደረገው የተቀናጀ እንቅስቃሴ ሁሉንም መዳረሻ መንገዶች ያካተተ ሰፊ የቅስቀሳ ስራ ተሰርቷል። በመርሃ ግብሩ እቅድ ላይ መንግስት ያሰማራቸው አካላት ትዕይንተ ዚያራውን ወደ ሌላ አቅጣጫ ሊለውጡት ይችላል ይሆን የሚል ስጋት የነበረ ቢሆንም ሙስሊሙ ህብረተሰብ ባካበተውና ከዚህ ቀደምም በተደጋጋሚ ባሳያቸው ሰላምን እስከ መጨረሻ የመጠበቅ ስልት በመተማመን መርሃ ግብሩ በታቀደለት መልኩ ሊሄድ ችሏል። በበርካታ አካባቢዎች የሚኖሩ ሙስሊሞች የቃሊቲ ጉዟቸውን የጀመሩት ገና ከሌሊቱ 11 ከ30 ጀምሮ ነበር። እለቱ እሁድ በመሆኑ ችግሩን አቃለለው እንጂ በህዝብ ብዛት የተነሳ ከፍተኛ የትራንስፖርት ችግር ገና ከማለዳው ጀምሮ ተፈጥሮ ነበር። ሆኖም የተገኘው የግልም ሆነ የህዝብ ትራንስፖርት እንዲሁም በእግርም ጭምር በመጓዝ ቃሊቲ የደረሰ ህዝብ በሙስሊሙ በደቂቃዎች ጊዜ ነበር የአካባቢው ንፋስ የለወጠው። ቃሊቲ በውስጡ እንደያዘቻቸው ንጹሐን መሪዎቻችን እና እንደ ህዝብ ታስረናል የሚል መልእክት የሚያስተላልፍ ሙስሊሞች ተሞላ። ቃሊቲና አካባቢዋ እየጠበበ የሰው ቁጥር ግን እያየለ መጣ። የህዝብ ወረፋ ሶስት ረድፍ ሰርቶ መንደሮቹን እያቆራረጠ ነጎደ። ሳይታሰብ በጥቂት ደቂቃዎች ውስጥ የቃሊቲ አውራ ጎዳናዎች አፋፍ ላይ ደረሰ። ሰልፉ ወደ ጎዳናው መውጣቱ ብዛት ያሳብቃል የሚል ስጋት የገባቸው የጸጥታ አካላት ሰልፉን ወደ ሌሎች አጎራባች መንደሮች እንዲቀጥል ቢያደርጉም መንደሮች እየሞሉ በርካታ ሕዝብ ዋናው ጎዳና ላይ ፈሶ ታይቷል። ዘግይቶም ቢሆን የማረሚያ ቤቱ በር ለጎብኚዎች ክፍት ሲደረግ ሙስሊሙ ህብረተሰብ በተሰጠው መመሪያ መሰረት በእርጋታ ያለምንም ግፊያ ወደ ውስጥ መግባት ጀመረ። በማረሚያ ቤቱ የነበረው ፍተሻ ከወትሮው የተለየና ጫማን እስከ ማውለቅ የደረሰ ነው። ህዝቡ በሌሊት ከቤት መውጣትና ይህን አስቸጋሪ የቃሊቲ ረጅም መንገድ በመጓዝ በአማካይ ለትራንስፖርት እስከ አስራ ሁለት ብር ድረስ በመክፈል ለሰዓታትም በቃሊቲ በር ላይ ለመጠበቅ የተገደደ ህዝቡ ፍተሻውን አልፎ የናፈቃቸውን መሪዎችን ሲያገኝ እምባውን መዝራት ይጀምራል። ህፃን አዋቂ ሴት፣ ወንድ፣ ጎልማሳ፣ አረጋዊ ሳይል መሪዎቻችን የሚቀበለው አንዳንዱ በለቅሶ ሌላው ሀዘን ባጠላበት ፊት የህሊና እስረኞች መሪዎቻችንን ዘውትር እንደሚያደርጉት የሚያለቅሰውን ህዝብ ከችቦ አጥር ጀርባ ሆነው ያባብላሉ። ይህን ትዕይንት የተመለከተ ታሳሪዎቹ ህዝቡ እንጂ መሪዎች አይመስሉም። ለነገሩ ህዝቡ በፍትህ እጦት ኢትዮጵያ በምትባል ትልቅ እስር ቤት ውስጥ ታስር ያለሁ የሚል መልእክት ለማስተላለፍ ጭምር ነበር የዚያራው ፕሮግራም ያካሄደው። ህዝቡ በኋላ ለተሰለፈው መቶ ሺዎች እድል ለመስጠት ሲል በመከራ ያገኘውን የቃሊቲን የመግባት እድል ለቅጽበት ያህል በመጠበቅ ለተረኛው ሙስሊም ይሰጥ ነበር። የእድል ነገር ሆኖ ኡስታዝ አህመድ ሙስጠፋ እና ጋዜጠኛ ዩሱፍ ጌዳቸው በስተቀር ሁሉም የህሊና እስረኞች አንድ ላይ ነበር ነበሩ። ዞን ሶስት ላይ ተደርድረው የቆሙት ቀሪዎች ሀያ ሰባት የህሊና እስረኞች ከማለዳ ጀምሮ እስከ ቀትር ድረስ ያለምንም እረፍት ሊጎበኛቸው የመጣውን ህዝብ ሲቀበሉ፣ ሲያበረታቱ፣ ሲመክሩና ዱዓም ሲጠይቁ ውለዋል። ይህም ሆኖ ግን ሊዘይራቸው ከመጣው ህዝብ እድሉን አግኝቶ በአይን የታያቸው ሩብ ያህል እንኳ አይሞላም። የማለዳው ብርድና የረፋዱ ፀሐይ ተቋቁሞ በትዕግስት ሲጠብቅ የነበረው በቁጥር የሚበዛው ሙስሊም መግባት እድል ሉን እንደማያገኝ እያወቀ ቢሆንም የዚያራ ፕሮግራሙን ለማሳካት ሲል በሰልፍ ተደርድሮ ነበር። የሰልፉን ጫፍ ለማግኘት የዚህ ሪፖርተራችን አዘጋጆች ሰልፉን ተከትሎ ቢጓዙም በሰልፉ ርዝማኔ የተነሳ ጫፉን ለማግኘት ሳይችሉ ቀርተዋል። ይህም ሁሉ ህዝብ ግን መሪዎቹን ሆነ መንግስትን ተገደበ ጣልቃ ገብነት ይህ ሁሉ ህዝብ ግን መሪዎችንም ሆነ መንግስትን ያልተገደበ ጣልቃ ገብነት አስመልክቶ ያለውን አቋም በማያሻማ ቃላት ዛሬም በድጋሚ ለመንግስት በማረጋገጥ ወደ ቤቱ በሰላም መመለስ ጀምሯል። በሰላም ተጠናቋል ሲባል የነበረው ሰላም ለማደፍረስ ጥረቶችን አልተደረጉም ማለት አይደለም። ሰላማዊውን ህዝብ ከማጨናነቅ አንስቶ የበርካታ ሙስሊሞችን የመኪና ታርጋ እስከ መፍታት የደረሰ ትንኮሳ በጸጥታ አካላት እና በትራፊክ ፖሊሶች ተፈጽሟል። እስከ አፍንጫቸው የታጠቁ የፌዴራል ፖሊስ ኃይሎች በልዩ መለያቸው ነገር ፍለጋ በሚመስል መልኩ በተደጋጋሚ ከበባ በተሽከርካሪዎች በመታገዝ ሙስሊሙ ላይ ቢያደርጉም ህዝቡ ያለምንም መሳቀቅ ሙከራውን አክሽፎታል። በፕሮግራሙ ላይ በሞባይል ሲቀርጹ ነበር የተባሉ አምስት የሚደርሱ ወጣቶች በፖሊስ ታፍነው ተወስደዋል። ይህም የትንኮሳ አካል ነበር። በዚህ በተጨማሪም ዚያራውን ጨርሰው ወደ ቤታቸው ይሄዱ የነበሩ ሙስሊሞች ሳሪስ ቀለበት መንገድ አካባቢ በፖሊስ ትንኮሳ ሲደረግባቸው የነበረ ቢሆንም ሁኔታውን ህዝቡ በሰላም ለማሳለፍ ያደረገው ጥረት ተሳክቶ ያለምንም ችግር በሰላም ተጠናቋል። ለመርሃ ግብራችን ስኬት የሙስሊሙ ማህበረሰብ በሰላም ወዳድነት አብዩን ሚና የተጫወተ ቢሆንም የሌላ እምነት ተከታዮች በተለይ ክርስቲያን ወገኖች ወንድሞቻችን ዚያራውን በሰላም እንዲጠናቀቁ ለንተናዊ በሆነ መልኩ ድጋፋቸውን ሰጥተዋል። በተለይ በቃሊትና አካባቢዋ የሚኖሩ የክርስቲያን እምነት ተከታዮች ሚናቸው የጎላ ነበር ማለት ይቻላል። ጥቂት የማይባሉ ሙስሊሞች ወደ የቤታቸው የተመለሱትም ከክርስቲያን ወገኖቻችን ባገኙት ነጻ ትራንስፖርት ሊፍት ነው። ይህም አጋርነት ትብብር ወሳኝ በሆነው አገራዊና ብሔራዊ አጀንዳዎች ላይ ተጠናክሮ እንደሚቀጥል ተስፋ እናደርጋለን። የእሁድ ትዕይንት ዚያራችን ወህኒ ቤት የሚገኘው መሪዎቻችንና ውድ ወንድሞቻችንን ልዕልና አጉልቶና ጎዳናዎችን አጥለቅልቆ በሰላማዊ ትግላችን ጉዞ ላይ ሌላ አዲስ ታሪክ አክሎበታል። ትግላችንም ቀሪውን ትውልድ አስተማሪ ሆኖ እየዘለቀ ነው። ለሁከትና ግርግር በተመቹ ቦታዎችና በተጋበዝባቸው አጋጣሚዎች ሁሉ ሰላምን መምረጣችን አስተውሎ ላልተሳናቸው ሁሉ በውስጡ ጥልቅ ትምህርት ነው። أعوذ بالله من الشيطان الرجيم واعتصموا بحبل الله جميعا ولا تفرقوا ሁላችሁም የአላህን የእምነት ገመድ አጥብቃችሁ ያዙ፣ አትለያዩ። አላሁ አንድ አድርገን አንድ አድርገን እንዳትለያየን አላሁ አንዳድርገን አንዳድርገን እንዳትለያየን ኢስላም ሰላምን ነው ለእኛ የሚያስር አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች እነዚሁ ነበሩ። የፍትህ ሬዲዮ ፕሮግራምን ለቤተሰቦችዎና ለጓደኞችዎ በብሉቱዝ በማስተላለፍ የመረጃ ክፍተት እንዳይኖር የበኩሎን ጥረት ያድርጉ። ቀጣይ በሌሎች ፕሮግራሞች እስከምንገናኝ ድረስ ደህና ሰንብቱ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ስለ ሰላም ነገረን አላሁ አንዳርገን አንዳርገን እንዳለያየን አላሁ አንዳርገን አንዳርገን እንዳለያየን አንዳርገን